ወይ ዘርፎ ኢብራሂም ልቀዋይደ ሚነል በይት ትላንት ዳስሰናን ይሄንንም ጭምር በይቱላን እኮ መሰረቷን ሲያነሱ አለ አባትና ልጅ ኢብራሂምና እስማኤል ጌታ አላሁ ስብሓነሁ ወተዓላ ለነቢዩ እየነገራቸው ነው። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። ሁለቱም ዱዓ እያደረጉ እኮ ነበረ። ግንባታውን መሰረተ በይቱላን ሲያን ሲሰሩ ያ ረበና ተቀበል ሐርፈ ኒዳ ማዙፍ ነው እዚህ ጋር ያ ረበና ማለት ማንኛውም ኒዳ ከመጣ ሐርፈ ኒዳ ጎኑ ላይ አለ። መምጣቱ የግድ ስላልሆነ ሐርፈ ኒዳ ማዙፍ ይሆናል። የቁላኒ ያ ረበና ተቀበል ሚና ማለት ሁለቱም ብለው ዱዓ እያደረጉ ጌታችን ያ አላህ أنت سمينا أواك يا دماغ يومك جيتا تقبلن إهنن بأخلاص بسران يا أنت أنت إزاز تقبلن يفس أمن باري أو تشي أدرجنه يمن سرام سرام الله الله قال تقبلك واقع إله ربنا وجعلنا مسلمين لك ومن ذريتنا أمة مسلمة لك دعاء ما أدركون أبات النالج نبي الله إبراهيم إسماعيل على بكر ረበና ወጀአልና ሙስሊመይን ለክ ለአንተ ታዛዦች የአንተን ትእዛዝ የምንቀበል ህግና ደንብህን የምናከብር የሆን ሙስሊሞች አድርገን ብለው ዱዓ አደረጉ። ወሚን ዙርየቲና ኡመታ ሙስሊመተን ለክ በእኛ ብቻ በቃ ሳይሆን ከዙርያዎቻችን ከልጅ ልጆቻችንም ኢማንን ተቀብሎ እስልምናን ተቀብሎ ዲንን ተቀብሎ የሚተጋብር ዙርያም አድርግልን። ወአሪና መናሲከና ውቱብ አለይና ግንባታውን ገንቡ ብለህ አዘህናል፣ ገነባን። ህግና ደንብ የኢባዳ አይነቶች መናሲቆች ይኖሩታል። ለሐጅም ለኡምራም እዚህ የሚፈጸሙ እዚህ የሚተገበሩ የእነሱንም የኢባዳ አይነቶችና ሂደታቸውን ሁሉ አሳየን፣ አሳውቀን። ወቱብ አለይና ጥፋቶችና ስተቶች ደግሞ ሰዎችንና ሁሌም ይኖራል እኛ ጋር። ተውበት አድርግ ተወን ያ ረቢ ኢነከ አንተ ተዋብ ረሂም፣ አንተ በጣም የምትተው ጌታ ነህ። ተዋብ ሲገ ሙባለጋ ፈአል ማለት ነው። ተዋብ ማለት ነው። የቀራችሁ ደረሶች ካላችሁ ሲገሙ ባለጋ ማለት ቃል አጋኖ ማለት ነው። ቃል አጋኖ አላህ ተውበት የሚያርግ በጣም ተውበት የምታርግ በጣም የምትተው ማለት ነው። ሲገሙ ባለጋ ናሁ ትንሽ ነካካችሁ ደረሶች ካላችሁ ሚዛን አልአፍዓል ሲለካ አስራ ሁለት ሚዛን አለው። ፈዓላ የፈዓሉ የፈዓላኒ ተፈዓሉ ተፈዓላኒ እያለ አስራ ሁለት ይቆጥራል። ሲገ በኋላ ግን ፈአል ይባላል ወይም ፈኢል ይባላል። በዚህ ይለካል። ትንሽ ነካ ነካ ካላችሁ ብዬ ነው። እና በጣም ተዋብ ነህ አንተ የምትተው ነህ። ተወን ስተታችንን ጥፋታችንን ብለው ዱዓ የሚያደርጉት ነቢዩላ ኢብራሂምና ልጃቸው ነቢዩላ እስማኤል ናቸው። ربنا وبعث فيهم رسولا قدم بياچول يا ربنا مالتن بياچول حرف النداء محذوف نو جملهو گلص کاسايه يگد ممطات حرف النداء بيي مالت يطري فدال مالت يا محمد يا فلان يا احمد الدين تلال يا عبد الله تلال ايه حرف النداء يبالت كفيل لفيت يالچو يا متلو حرف يطري فدال مالت نو تطريو لي گباو كچالنا አድማጩ ግልጽ ሊሆንለት ከቻለ ሐርፈ ኒዳ ማምጣቱ የግድም አይደለም፣ ግን ማህዙፍ መሆኑ የቀረ መሆኑ እንዲህ ይታወቃል። ስለዚህ ረበና አሉ ያ ረበና ማለታቸው ነው ኢብራሂምና እስማኤል ወበአት ፊህም ረሱላ ምንሁም የትሉ አለይህም አያቲክ ከእኛ ዙርያዎች ውስጥ አንተ አንሳልን ላክልን ነቢይ ሆኖ ኡመቱን ትውልዱን የሚመራ የትሉ አለይህም አያቲክ የአንተን ተአምራቶች የሚያሳውቅ የወረደውን ወህይ አንብቦ የሚያስረዳቸው ወዩዓልሙሁም ልኪታበ ወልሂክማ ወዩዓልሙሁም ልኪታበ ማለት የወረደውን ቁርአንና ወህይን የሚነግራቸው የሚያስተምራቸው። አንዳንድ ዑለማዎች ደግሞ ወዩዓልሙሁም ልኪታበ አህማ አህካመል ኪታብን ህግና ደንቡን ቁርአን ውስጥ ያሉትን ሐራምን፣ ሐላልን ይህን ሁሉ አበጥሮ ሊነግራቸውና ሊያስረዳቸው ሊያስተምራቸው የሚችለውን ነቢይም ከውስጣቸው ያ ረቢ አውጣ ከዙርያዎቻችን ውስጥ ወልሂክማ ሱና ሙጣሃራ ማለት ነው። ጎንና ለጎን ሱናውንም የሚያስተምራቸው ወዩዘኪህም ከወንጀላቸው ሊያጠራቸውና ሊያጸዳቸው የሚችለውን የሆነ መሪ አንተው ራስህ አንሳ፣ አውጣ፣ ላክና አውጥተ ስጣቸው። ኢነከ አንተል አዚዙል ሐኪም ጥበበኛው አሸናፊና ማንኛውንም ጉዳይ ልታደርግ ምንም የማይሳንህ ጌታ አንተ ነህ ማለት ነው። ወመን የርገቡ አን ሚለቲ ኢብራሂም ኢላ መን ሰፊያ ነፍሳ አለ። ነቢዩላህ ኢብራሂም ሁሌ የሚጠቀሰው ለዚህ ነው። የነቢዩላህ ኢብራሂምን መንገድ የጠላ ከነቢዩላ ኢብራሂም መንገድ ያፈነገጠ ኢላ መን ሰፊያ ነፍሰ አለ ለራሱ ጅላጅል ነው አለ ያልበሰለ ሊገባው ያልቻለ ነቢዩላ ኢብራሂም ሁሌ ምሳሌ የሚሆኑት ቁርአን ላይ ለምንድን ነው? አቡል አንቢያ ስለሆኑ ብያቸዋለሁ። በትላንትናው ደርሳችን ልጆቻቸው የልጅ ልጆቻቸው ቤተሰብ ሁሉ እንግዲህ የአንቢያ ቤተሰብ ነበረ። ለዚህ ነው የነቢዩላ ኢብራሂም መንገድ እየተባለ እንደ ምሳሌ የሚነሳው ወመን የርገቡ አን ሚለት ኢብራሂም ኢላ ማን ሰፊሃ ነፍሳ የነቢዩላ ኢብራሂምን መንገድ የጠሉና የተዉ ያፈነገጡ ሰዎች ለራሳቸው ነፍስያቸው ጅላጅል ያደረገቻቸውና ጅላጅል የሆኑ ሰዎች ናቸዋል። ወለቀድ እስጠፈይናሁ ፊ ዱንያ ነቢዩላ ኢብራሂም ሰዎች ወደዱት ጠሉት፣ ይሄ ምንም ትርጉም የለውም። እኛ ግን ዱንያ ላይም እኮ መርጠናቸዋል አለ አላሁ ስብሓነ ወተዓላ። ካሉት ኸልቆች ሁሉ ካሉት ትውልዶች ካሉት ሰዎች ሁሉ በዘመኑ መርጠናቸዋል ይላል አላሁ ስብሓነ ወተዓላ። وإنه في الآخرة لمن الصالحين ብሎም ደግሞ አኺራ ነገ ከነዛ ከምርጥና ምርጣ ምርጦች ጋር ይሆናሉ ነቢዩላህ ኢብራሂም ይላል አላሁ ስብሓነ ወተዓላ። إذ قال له ربه أسلم። አሁንም አስታውስ ያ ሙሐመድ ይላል። ስለ ነቢዩላህ ኢብራሂም መናገሩን መተረኩን አላበቃም። ለንቡዋ ለትልቅ ማዕረግ አጭተንሃልና አዘጋጅተንሃልና መቶ በመቶ ራስን ለእኛ ስጠን አላቸው። ነቢዩላህ ኢብራሂምን ጌታ አላህ ሱብሓነሁ ወተዓላ ቃለ አስለምቱ ሊረብል ዓለሚን ያለምንም ችግር እኔም እጄን ሰጥቻለሁ፣ አስረክቤያለሁ ራሴ አዎ ነቢዩላህ ኢብራሂም ለአላሁ ስብሓነ ተዓላ ትእዛዝ እጅ ባይሰጡ ኖሮ እነዚህን ፈተናዎች ሁሉ ተቋቁሞ ሊወጡ አይችሉምና መሪ ትከሻው ጠንካራ ነው የሚባል እንደዚህ መራራ መራራ በጣም የሚመሩ ነገሮችን ችለው ከተወጣ ነው። በሰላም ጊዜ ማኮ ማንም መሪ ይሆናል። ምን ችግር አለው? በሰላም ጊዜ ማንም መሪ ነው። ووصى بها إبراهيم بنيه ويعقوب مكر نبي الله إبراهيم نزازه تناقر نبي الله إبراهيم خليل الله ልጆቹን ይህን ትክክለኛና ቀጥ ያለ ዲን ነው መያዝ ያለባችሁ ልጆች። ከዛ ውጭ አማራጭና አዋጭ ነገር የለም። ብሎ ለልጆቻቸው ነቢዩላህ ኢብራሂም ወስያ ተናግረዋል፣ ንዛዜ ተናግረዋል። በነቢዩላህ ኢብራሂም ለልጆቻቸው ወስያ በመንገድ ብቻም አላበቃም። ወያዕቁቡ ያዕቁብም እኮ መክሯል። ያዕቁብ ማን ናቸው? ለስንተኛ ጊዜ ስለ ያዕቁብ ተናግረን ነበር። ያዕቁብም እኮ መከረ። ያ በንየ ልጆቼ ኢነላህ አስጠፋ ለኩም ዲን ይሄን ዲን አልእስላምን ቀጥ ያለውን መንገድ መርጦ ሰጥቷችኋልና ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ ብትሞቱ እንጂ ከዛ ውጭ አዋጭ ነገር የለውም ብሎ ነቢዩላህ ኢብራሂም ልጆቻቸውንም መክረዋል። ወስያ ያዕቆብም ጭምር ማን ናቸው? ያዕቆብ ያለምንም ማስቸገር እንግዲህ ፍትፍት ተደርገነዋል። ሰሞኑ ማን ናቸው? ያዕቆብ ያዕቆብ የነቢዩላ ኢስሐቅ ልጅ፣ ነቢዩላ ኢስሐቅ ደግሞ የነቢዩላ ኢብራሂም ልጅ። ማሻአላ አም ሹሃዳ ኢዝ ሐደረ ያዕቁበ ለማውት አለ አላሁ سبحانه ለመሆኑ እናንተ ያዕቁብ እስራኤል ማለት ነው በተዘዋዋሪ ብለናል። ሞት እለቱ በደረሰ ጊዜ ሞቱ ሲቀርብ አጠገቡ ነበራችሁ? إذ قال لبنيه ልጆቹን ሰብስቦ ባለ ጊዜ ማታ አቡዱነ ሚን ባዕዲ እኔ ከሞትኩ በኋላ ልጆቼ ሁሌም እመክራችኋለሁ፣ ሁሌም እነግራችኋለሁ ጌታ አላሁ ስብሓነ ወተዓላን ብቻ ያዙ፣ እስልምናነት ትክክለኛ መንገድ ያዙ ብዬ ሁሌም ወስያ፣ ሁሌም ትእዛዝ እሰጣችሁ ነበር። አሁን ግን ለሞት ተቃሪብ ያለው ደክም ያለው ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ከኔ መሞት በኋላ እኔ ወደ አኺራ ከሄድኩ በኋላ ምንድን ነው የምታመልኩት ብሎ ልጆቹን ሰብስቦ በጠየቅ ጊዜ ነበራችሁ አጠገቡ ቃሉ የያዕቁብ ልጆች ወይም የእስራኤል ልጆች ምላሻቸው ምን ነበር? ነአቡዱ ኢላሃክ፣ አንተ የምታመልከውን ጌታ አላህን ብቻ ነው የምናመልከው። ወኢላህ አባኢክ፣ የአባቶችህንም የነ ኢስሐቅንም ኢላህ ጌታ አላህን ብቻ ነው የምናመልከው። የኢስሐቅ አባት ኢብራሂም ያመልክ የነበረውንም ጌታ وإسماعيل إسماعيلم إسحاقم እነዚህ ሁሉ የሚያመልኩትን አባት፣ አያት፣ ቅድመ አያት፣ አጎቶችም ጭምር እኛም ከዛ ፍንክቻ እንልም። ኢላሃን ዋሂዳ አንድዬ ጌታ አላህን ብቻ ነው የምናመልከው። ወናህኑ ለሁ ሙስሊሙን እኛም ለዚህ ጉዳይ እጅ ሰተን በዚህ መልኩ ለአላሁ ስብሓነ ወተዓላ ብቻ የምናመልክ ነን። تلك أمة قد خلت على الله سبحانه وتعالى ታሪኮችን በዚህ መልኩ ከገለጸ በኋላ ይሄ ትውልድ ያለፈ ትውልድ ነው አለ። ትልከ ኡመቱን ቀድ ኸለት፣ ይህ ኡማ ይሄ ትውልድ ቀድ ኸለት አልፏል። ነቢዩላህ ኢብራሂም ልጆቻቸው ኢስሐቅና እስማኤል የእነሱ ልጆች እነ ያዕቁብ እያለ እያለ የቆጠርናቸው ሁሉ ለሃ ማ ከሰበት ለሰሩት ኸይር ስራ ለለፉትና ለደከሙት አጅርና ሰዋብ የራሳቸው ነው። ወለኩም ማ ከሰብቱም እናንተ ለሰራችሁትም ለደከማችሁትም አጅርና ሰዋብ የራሳቸው ነው። ወላ ቱስአሉና አማ ካኑ ያዕመሉን። ዱንያ ላይ የሰሩት የነበረ ነገር ካለ ጥፋትም ሆነ ልማትም ሆነ እናንተ አትጠየቁበትም። በዛ ጉዳይ ማንም በማንም አይጠየቅም። ባለቤቱ ብቻ ቢወጣው እንጂ ማለት ነው።